السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع أثر سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام آه، في كتاب الطلاق رقم الحديث 900 و32 ኢንሻአላህ 932ኛው ሐዲስ ላይ ነው የምንነሳው ባባችን ባቡ ጦላቅ ነው የሚሆነው من يقرأ المثنى فليتفضل مشكورا أو مشكورة السلام مايك لك اشال مايك السلام السلام عليكم ورحمة الله وبركاته أستاذنا عندهم يا جماعة الخير أهون استبزي متى يا مرحبا أستاذنا وعن ابن عباس رضي الله عنهما قال طلق أبو ركانة أم ركانة فقال له رسول الله صلى الله عليه وسلم راجع, راجع امرأتك فقال إني طلقتها ثلاثا قال قد علمت رجعها رواه أبو داود وفي لفظ لأحمد طلق ركانة امرأة في مجلس واحد ثلاثا فهزن عليها فقال له رسول الله صلى الله عليه وسلم فإنها واحدة وفي سندهما ابن إسحاق وفيه فقال أستاذ قتلون يتهازنوا لقتلوا ويس أني قا كتابة أستوقف يتهازنوا يتهازنوا قال لك مش مكر مرحبا وقد روى أبو داود من وجه آخر أحسن منه أن ركانة طلق امرأته سهيمة البتة فقال والله ما أردت بها إلا واحدة فردها إليه النبي طيب <clears throat> وعن ابن عباس رضي الله عنهما أنه قال طلق ابو ركانه ام ركانه فقال له رسول الله صلى الله عليه وسلم راجع امراتك فقال اني طلقتها ثلاثه قال قد علمت راجعها رواه ابو داود وفي وفي لفظ لاحمد طلق ركانته امراته في مجلس واحد ثلاثه فحزن عليها زوجها فقال له رسول الله صلى الله عليه وسلم فانها واحده وفي سندهما ابن اسحاق وفيه مقال آه، طيب ከብኑ አባስ ተዘገበ ስራቸውን አላህ ወለድላቸውና ምን አሉ ኢብኑ አባስ ጠለቀ አቡ ሩካነተ አሉ የሩካና አባት ሩካና የሴስም ነው የሩካና አባት ፈታ ማንን የሩካናን እናት ልጅ ማን አባትና እናት የሚጠሩት በአንድ ልጃቸው ነው ابو خالد ومو خالد نوشي سلازي ابو روكانا امو روكانا يبالا اسو ابو روكانا اسو امو روكانا نا يوروكانا الناس يفتاتهم مستو معرف نلجنات فقال له رسول الله صلى الله عليه وسلم يا الله ملكني عروت راجع امراتك يا عروت مستن تمالسات معناته وملشش على برنا እጃ ላይ ያለች ሌላ ንካ ሳያስፈልግህ መልሳት አሉት እህ እንዴት ብያላቸው فقال اني طلقتها ثلاثا ሶስቱን እኮ የፈታኋት ሶስቱን የተፈታች ትመለሳለች እንዴ አላቸው ነው የሚለው ዘገባው እንግዲህ ያው ደካማ መሆን ነው እንጂ قال قد علمت አውቅ ያለሁኝ ሶስቱን መፍታትህ መሽጠፋኝ راجعها ተማለሳት ብያለሁ መልሳት ነው راجعها መልሳት አምጣት ግድ የለህም አሉና አስመለሱት ሶስቱን የተፈታች ሴት ረጃቱ ማለት ይቻላል ነበር የሚያሳየው رواه አቡ ዳውድ ያው ሐዲሱ ደካማ ነው የሚሰራበትም አይደለም وفي لفظ لاحمد ኢማሙ አህመድ በዘገቡት ቅንብር ደግሞ ጦለቀ ሩካነቱ ምራአተሁ ሩካና ፈታ ጦለቀ ሩካነቱ ነው የሚላችሁ ወይስ አቡ ሩካና ነው የሚላችሁ ነገር መጣ አቡ አላችሁ ሁለተኛው ላይ መጀመሪያው ላይ አይደለም طيب ካላችሁ የኔ ከገልጦ ነው ጥሩ ነው ምክንያቱም ሩካና ልጅና ብለናል አሁን ደግሞ ራሱ ባል አድርጎ መጣት እኮ የኔ ከታ ጦለቀ አቡ ሩካናቱ አቡ ሩካናተ አቡ ሩካና ፈታ امراته ሚስቱን ፈታ في مجلس واحد አንድ ቦታ ላይ 33 ጊዜ ሶስት ፈትሽሻለሁ አላት ማለት እንዲያሁን ዘመን ጎበዝ እሺ ከዛስ فحزن عليها ቁጣው ምኑም ሲበርድለት ሐዘን መጣ ሚስቱን አጣታ ራስ ሲመለጥ ባል ሲያመልጥ እንደተባለው ሚስት የሚያመልጣለች ተከዘ አዘነ فقال له رسول الله صلى الله عليه وسلم يا الله መለክተኛ አሉ فانها واحده ፍቹ ሶስቱን ብትላትም አንድ ፍች የሚሆነው ብለው እንዲመልስ አደረጉት ሐዘኑን አነሱለት የሚል ዘገባ ነው وفي سندهما ሁለቱም ሰነድ ላይ ابن اسحاق አለበት ابن اسحاق ደግሞ وفيه መቃሉማ ስለሱ ደግሞ የሚባል ነገር አለ እያለ ነው መቃሉን ማለት ወሬ አለ ስለሱ ምን ማለት ነው ወሬ አለ ማለት እንደ ምን ይመስላችኋል ሲባል አንድ ሰው አሳይ ሲጠየቅ አስኳ ብዙ ወሬ ያለ በሱ ዙሪያ ከተባለ ምን ማለት ነው ጥሩ አይደለም ችግር አለበት ማለት ነው የሚታማበት ነገር አለ ቀጣፊ ነው ይዋሻል ይዘላብዳል ወዘተ ስለዚህ ابن ሳቅም የሚታማበት ነገር አለ ማለት ነው في መቃሉን ማለት وقد روى ابو داوود ابو داوود ደግሞ ዘግበውት ነበር من وجه اخر በሌላ በኩል احسن منه ከዚህ በተሻለ ሰነድ አሁን በተወረ ላይም አቡ ዳውድ ናቸው የዘገቡት አንዱ እዚህ ካለው በተሻለ ሌላ ቦታ ዘግበዋል ምን ብለው አሁንም አንሩ ካነተ ነው የሚለኝ እኔ ክታብ አሁንም አቡ አላችሁ አነ አባሩ ካነተ ማለት አለበት እንደቅድም አረ ጉድ የኔ ክታብ ዛሬ ተኝቷል ማለት ነው አነ አባሩ ካነተ አባሩ ካና የሚባለው ሰው ጠለቀ ምራአተሁ ሚስቱን ፈታት ማነው ስሟ ቅድም ኡሙሩ ካና ነበር ያለት አሁን ደግሞ ስሟ መጣ ሱሃይመተ የምትባለዋን አልበተተ ማለት የመጨረሻ ፍች ማለት ነው ሶስቱን ብሎ ከፈታ ሰውየው ሰባት ሚልም አለ ነገሩ የሌለውን የሚጨምር ማለት ነው የመጨረሻው ጣራው ሶስት ነው ከዛ በላይ ቢሄድም ጣራ የለም فاخبر النبي صلى الله عليه وسلم بذلك ሶስቱም ብሎ መፍታቱን ለነብያችን ነገራቸው وقال ሲነግራቸው አለ መፍታቱን ብቻ ነው የሚነገራቸው والله ما اردت بها الا واحده አላቸው እየተከዘ አንድ አስቤ ነበር እንጂ ሶስቱም ወርቃ ብዬ አላሰብኩም ነበር ይላል አሁንም አሉ እንዲህ የሚሉ ወንዶች فردها اليه النبي صلى الله عليه وسلم ነብያችን መለሱለት ሐዘኑን አይተው አስታገሱለት ምን ሲሆን ተከዛለ መልሳት አሉ ነው የሚለው لو كان صحيحا لكن الحديث بجملته بجمله ضعيف وقد اختلف العلماء فيه فمنهم من صححه واخذ به حارس صحيح ብለው ይሄዱ ሰዎች አሉ ومنهم من ضعفه واخذ بما يعارض በተቃራኒ ሐዲስ ውድቅ አድርገው ተቃራኒው ዘሄዱ አሉ የዚህ ሐዲስ ሐሳብ ሳይሆን ተቃራኒው ከዚህ ሐዲስ ሰሂህ ነው ضعيف ነው ከሚሉ ተነስተው እንግዲህ የተለያዩ خلافዎች መተዋል አቡ ዳውድ هذا الحديث اصح من حديث ابن جريج الذي فيه ان ركعه طلق امراته ثلاثه ከሚለው የተሻለ ነው አለ ابن ماجه ደግሞ ما اشرف هذا الحديث عليه ይላል على يحال وقال الالباني وجمله القول ابن الالباني ان حديث الباب ضعيف ይሄ ዝዝ ምዕራፍ ላይ ያለው ሐዲስ ሶስቱን ፈቶ መለሳት መልሳሉት ምን አሉት ማምን የሚለው አጠቃላይ ደካማ ነው አሉ ሼኹል አልባኒ ዋና ሐዲስ ابن عباس ابن عباس የመጀመሪያ ቀራ ነው المعارض له اقوى منه المعارض له اقوى منه ዙሮ ዙሮ ከሌላ አቅዋ የሆነ ሙዓሪድ አለው ዋጋ የለውም አቡ ሩካና የሚለው አለ የኔን ኪታብ ሊጠግንልኝ ነው هكذا وقع في في نسخ بلوغ المرام بلوغ المرام ኮፒ ላይ አቡ ሩካና በሚል ተዘግቧል التي طلعت عليها ابو ركانا والمعروف في كتب التراجم والحديث وغيرها انه ركانا ነው ስለዚህ እኔ ክታብ ተሳስቶ አይደለም ማለት ነው አቡ ሩካና የሚል ብሎግ ላይ ብዙ ጊዜ ያየሁት አሉ ግን ሌሎች ክታብ ተራጅም ክታቦች ላይ የስም ዝርዝር የሚቀመጥ የሚያስቀምጥ ክታብ አለ ያጠቃላይ የሐዲስ ዘጋቢ ሰዎች ስማቸው የሚቀመጣል እዛ ላይ ግን ሩካና ابن عبد يزيد ነው የሚለው ابن هاشم بن مطلب القرشي المطلبي المطلبي ነው የሚለው ورجعت الى كثير من المصادر فلم اجد الا ركانا الله اكبر ብዙ የኪታብ ምንጮችን አይቼ ነበረ ያገኘሁት ሩካና የሚል ነው حتى الاصابه የሚለው የኢብኑ ሐጅ ክታብ አለ الاصابه የተሚዝ الصحابه ክታብ አላቸው እሱ ላይ ራሱ ሩካና ነው የሚለው አቡ ሩካና አይልም ولا اظن الا ان زياده ابي አቢ የምትለው ጭማሪዋ ምን النسخ የመጣች ናት ከጻፊዎች እንደው ጨመር ተጋ የመጣች ናት እያለ ነው ስለዚህ ዋናው ሩካና የሚለው ነው አና ባሩካና ሳይሆን አነ ሩካና የሚለው መሆን አለበት እያለ ነው ያው የብሉግ መራም ንስኻዎች ግን አቡ ሩካና የሚል ነው ያስቀምጡ ብሏል እናንተ ኪታብ ማለት ነው እናንተ መቁራናችን የመቁራን ሐቂቃው والله اعلم ሱሃይመተ የሚለው ደግሞ ሱሃይማ ቢንቱ ዑመይር አልሙዘኒ ሚን በኒ ሙዘይና ቀቢለቱን ሙዶርያ ወደ ሙዶር የሆነች ነገር ነች እያለ ነው طيب አልበተተ ማለት የመጨረሻ ቁርጥ ያለፈች እንደው ልመለስ እንደ እቺ ልመለሳት እንደማይባል ፍች ሲሆን አልበታ ይባል ቆረጠለት ኮከ ይባላል ቁርጥ ያለፈች ማለት ነው እና ሐዲሱ ደካማ ነው ብሎና እዚህ ውስጥ ገብተን መዳከር ይሄ ሐዲስ ያስረዳል የሚለውን ነገር ውስጥ ለመግባት ዋጋ የለውም ሶስት የተፈታይ ሴት ሌላ ባሳት ሳታገባ ሊመልሳት እንደማይቻል በግልጽ አስቀምጧል ትናንት የቀራኑ ሰው ሐዲስ ነው ቢሆን ያለው በነብያችን ጊዜ ሶስት የተፈታይ ሴት ያው እንደ አንድ ፍቺ ይወሰድ ነበረ የሚለው ዘገባ ነው እንግዲህ ትንሽ ሶሂህ ሙስሊም ላይ ተዘግቦ መጥቶ አስቸገረ በዛ የሄዱ ሰዎች ያው በዛው ሄደዋል ይሄኛው ግን መልሳት ብሎ አስመለሱ የሚለው ግን ደግሞ የበለጠ ያጠነክረው ነበር ግን ضعيف ሆነ ምን ዋጋ አለው አንድ እንትን ልንገራችሁ የሳውዲ አረቢያ ሃይአቱ ኪባር ዑለማ የሚባል አለ ሃይአቱ ኪባር ዑለማ ቢያንስ ወደ 20 ዑለማ አካባቢ ነው ትልልቅ የሚባሉ ዑለማዎች የዑለማዎች ማህበር ነው ሶስቱም ብሎ አንድ መፍታትን በተመለከተ የሁሉ ዑለማ ቁጭ ብሎ ተወያይቶ ያለውን ማስረጃ ሁሉ አቅርቦ የሰጡትን ውጤት ልንገራችሁ ያው ከመሳለው خلاف ያለበት ነው ትናንት ስጠይቁኝ ነበር እናንተም ሁልጊዜ የሚነሳ ጥያቄ ነው ቀር قال مجلس هيئه كبار العلماء بحث مساله بحث مساله الطلاق الثلاث بلفظ واحد የሶስቱም ብሎ አንድ ቦታ አንድ ጊዜ የፈታ ሰው ጥናቱ ምን ይሁን ተብሎ ጥናት ተደርጎ ከጥናት በኋላ የሚከተለውን አስቀምጠዋል በአብዛኝ ድምጽ አጽድቀዋል እንደጋችን ፓርላማ ክላፉ ሲበዛ አንተ ምን ትላለህ አንተ ምን ትላለህ ተብሎ አብዛኝ ድምጹ ምን እንዳለ እንየው واستعراض الاقوال التي قيلت فيها ومناقشه ما على كل قول توصل المجلس بالاكثريه الى اختيار القول بوقوع الطلاق الثلاث بلفظ واحد ثلاثه አንደዚህ ሶስት ፈትቸሻለሁ ያለ ሰው ሶስቱም ይወርቅበታል ወደሚለው አመዝነዋል አብዛኞቹ ከዚህ ከማህበር የነቀፉ ዑለማዎች አምስት ብቻ ናቸው አለ አምስት አንስማማም ያሉት ሶስቱን ያለ ሶስት ይወርቅበታል በሚለው አምስት አንስማማም ያሉት አምስት ናቸው ያሁን ትልቅ ሰዎች ነው ብነው እንጂ አንደኛው ኢብኑ ባዝ ናቸው ረሂመሁላህ ሁለተኛው الشيخ عبد الرزاق የሚባሉ ናቸው ሶስተኛው አብዱላህ ኸያጥ አራተኛ ሼክ ራሺድ ኢብኑ ኹነይን የሚባሉ አምስተኛው ሼክ መሐመድ ኢብኑ ጁበይር እነዚህ ብቻ ሲخلፉ ሌላው ሶስቱ ካለ ሶስቱም ይወርቅበታል የሚለውን የዑመርና አራቱ መዛቦች የሄዱበት ያለው ተናንትና እሱን ነው አስቀምጠው የሄዱት እነዚህ አምስቶቹ ግን አነ ጠላቀ ሰላሰ ቢለፍዝ ዋሂድ ከሆነ አንዴ ከሆነ ሶስቱ ፈታው ሻለው ጠልቀቱን ዋሂዳ ነው የምትሆነው አንድ ፍች ነው የምትሆነው ብለዋል የሚለው ሁሉም ያለው ማስረጃ መጥቷል የነዚህ አንድ ነው የሚወርቀው የሚሉት في ዘመን ነብይ አንድ ፍች ነበረ የሚለው በአቡበክር በነገች ጊዜ የሚለው ሐዲስ አንተ የቀራ ነው ነው የሶስት ሚወድ ቃል የሚሉት ደግሞ የዑመር ሱሐባው ሰብስበው በኢጅማዕ ማጽደቃቸው ነው ከዛም ቀጥሎ ሱሐባው ተስማምቶ ቀጥሏል አራቱ መዛቦች በዛውም ስለመጡበት በዛው ነው የምንሄደው የሚሉት እንደው በዛ ያለው ይሻላል መቼም እውቀት ጋር ነው ደግሞ ትልልቅ ሰዎች ናቸው ደግሞ እነዚህ የተሰባሰቡት ጃሂሎች ቢሆኑ ዋጋ የለውም ነበር ቀጥሉ وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم ثلاث جدهن جد وهزلهن جد النكاح والطلاق والرجع رواه رواه الأربعة إلا النسائي وصححه الحاكم وفي رواية لابن عدي من وجه الآخر ضعيف الطلاق والعتاق, والعتاق والنكاح وللحارث ابن أبي أسامة من حديث عبيدة ابن صامت رفع رفع رفعه لا يجوز لا يجوز اللعب في في ثلاث الطلاق والنكاح والعتاق فمن قالهن فقد هو جبن وسنده ضعيف طيب ماشي وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ثلاث جدهن جد وهزلهن جد النكاح والطلاق والرجعه رواه الاربعه الا النسائيه وصححه الحاكم ابو هريره ከተባሉ ሱሐቢ ተዘገበ ምን አሉ ቃለ ረሱላህ የአላህ መልእክተኛ የሚቀጥለውን ተናግረዋል አሉ ምን አሉ ሰላቱን ሶስት ነገሮች አሉ ሶስት ነገሮች ጅድሁነ ምራቸውም ምር ታቀላችሁ የምር ካለ እውነትን ነው ማለት ነው ምራቸው ማለት እውነታቸውም ማለት ነው ቁም ነገራቸውም ማለት ነው طيب ጅዱን ቁም ነገር ነው ቁም ነገራቸው ቁም ነገር ነው ወሃዝሁን ቀልዳቸው ጅዱን ምር ነው እውነት ነው ቁም ነገር ነው በቀልድም ቢናገሩት ቢናገሯቸው ከእውነትም ከልብም ታስቦ ቢናገሩትም አንድ ነው ስለዚህ ከውስጣችሁ አስባችሁ ካልሆነ እንዲያትቀልዱ እነዚህ ነገሮች ላይ ማለት ነው ምን ምን ይሆኑ ሶስት ነገሮች ሶስት ነገሮች ምራቸው ምር ቁም ነገራቸው ቁም ነገር ቀልያቸው ቁም ነገር ነው አንኒካሁ አንዱ ኒካህ ነው አሉ ኒካህ ምን ማድረግ ኒካህ ማለት ምን ማለት ነው ማግባት ማሰር ማሳሰር ነው ማሰር እዚህ ጋር በደንብ እንትን በሉ አንካሁ ጋብቻ ጥልቃሉ ቀላል ነው ወጦላቁ ፍች ነው ሶስተኛው ወረጃቱ ረጃን መመለስ ማለት ነው አንድ አባት እየቀለደ ልጅ ሰጥቻለሁ አጋብቻለሁ አለው ለቀልድ ነው ቀልጣፋው ቀልጠፍ ብሎ ተቀብያለሁ አለ ምስክር ባለበት ኒካው ይጸድቃል ህፃን ልጅ ናት ገና ናት ገና ላስተምራት ነው ዘዋ ቢለፈልህ ዋጋ የለው ማለት ነው ወጦላቁ እስቲ ጎበዝ ከሆነ ፈታኝ እስቲ እንግዲያ ትለዋለህ አንዱ ሚስቱ ለቀልድ ቢሆን ፈታሁሽ ካለ አለቀ ጨዋታው ነው ወረጃቱ መመለስ ሚስቱን ፈቷታል መለስኩሽ መልሸሻለሁ ካላት ቀልዱን ቢሆን ይጸድቃል ነው طيب ሐዲሱን አራቱም ዘግበውታል ነሳኢ ሲቀሩ ሐኪም ጥሩ ሲሉ አስምረውበታል وفي روايه لابن عدي من وجه ضعيف ደካማ ነው እንጂ በሌላ በኩል ابن عري በዘገቡት ደግሞ አጥላቁ ወልዒታቁ ወንካሁ ይላል ምን ቀረ እዚህ ረጃ ቀረ ማለት ነው አጥላቁ ጦላቅ ፍች ፈታውሽ የሚለው ወልዒታቁ ባሪያውን ሁር ብያለሁ አለ ባሪያውን እየቀለደ ሁር ብያለሁ ለቅቄ ያለው አለው ይጸድቃል ቀልድ ነው ግን አይሰማም ነው ወንካሁ ያው ኒካህ ኒካህ ነው ጦላቅ ፍትም አለ አሁን ዕታቅ ነው የመጣው ረጃ በሚለው ቦታ ግን ወጅህን ضعيف ነው ያለው وقال الالباني والذي تلخص عندي ان الحديث حسن حديث زرو زرو حسن ነው ብለውታል ابن شيخ الالباني ለምን በርካታ መንገዶች ስላሉት እሺ የሷሃቦችም ተግባር በዙ ላይ ይገኝበታል ነው የሚለው ጅዲ ነው ጀድን እንዳትሉ ጀድ ከሆነ አያት ነው ጀድ ማለት አያት ነው ጅድ ከሆነ ምር ማለት ነው ሐረካ ብቻ ይቀይረዋል ፊደሉ ያው አንድ ነው بكسر الجيم المعجمه نطب علات الجيم وتشديد الدال المهمله جد في كلامه جد في كلامه جد جد ነው የሚሆነው ቅንብሩ ጀደ ማለት አመረረ ለማለት ነው ጀደ في كلامه በንግግሩ አመረረ ቁም ነገር ተናገረ ስንል ጅዱ ሐዝል ነው የቀልድ ተቃራኒ ومنه قول صلى الله عليه وسلم ثلاث جدهن جد وهزهن جد ሐዝል ማለት ጅድ ጅድ ሲሆን ጅድ ጅድ ደግሞ ጅዱ ሐዝል ይሆናል ማለት ነው ተቃራኒ ናቸው ሁለቱም العتاق والعتاق والعتاق العتق لغه الخلوص عتق ማለት መጽዳት መልቀቅ ማለት ነው ቋንቋ ይፈቹ ወሸርዓን በሸሪዓ ፈቺ ደግሞ ኢታቁ ማታቅ ማለት ተህሪሩ ረቀባ አንድን ጫንቃ ማስለቀቅ ነው وتخلصها من الرق ከባርነት ከባርነት ማላቀቅ ኢትቅ ይባላል ነጽነት ማለት ነው طيب ሐዲሱ እንግዲህ ሐሰን ነው ተብሏልና እኒህ ነገሮች ላይ እንዳትቀልዱ መቀለድ የለም الطلاق والعتاب والنكاح እነዚህ ነገሮች ላይ ወይም النكاح والطلاق والرجعه ቀልድ የለምና ምሩ ምር ነው ቁም ነገሩም ቁም ነገር ነው ቀልዱ ምር ነው ቁም ነገር ነው ነው ባይሆን በሀገራችን አንዳንድ ሴቶች እናቶች መርቀን እያሉ ለሚወዱት ወንድ ልጃችንን ሰጠን ይላሉ ሴቶቹ ይሄ ምራቸውን ቢሆንም አይዘርግም ሴት መዳር ስለማይችሉ ማለት ነው ቅማቸው ሞሳት ቅሙ መርቅናቸው ልጃቸው እንዳጀቡ አይዘርግም ወንዶች ከሆኑ አባት ከሆነ ወንድም ከሆነ አጎት ከሆነ ያው መስጠት የሚችለው ቀልድም ቢሆን ምር ይሆናል ነው اجمع العلماء على ان من طلق زوجته طلقت عليه ሚስቴን ፈታው ካለ እየቀለደ ይሁን ምር ይሁን اجماع አለበት ሐዲሱም ነግሮናል اجماعም አለበት አረ ለጨዋታ ነው አረ ለቀልድ ነው የሚሰማው የለም ነው ስለዚህ አንዳንድ ወንዶች አሁንም ሴት ሊያጩ ሲሄዱ በሴት ላይ ሴት ማለት ነው በጋብቻ ለጋብቻ ያቺኛው ሚስቴሳ ሲሏቸው ፈትቻታለሁ የሚሉ ነገር አለ ፈትቻለሁ ካለ ይጸድቅበታል ፈትቻታለሁ ካለ ይጸድቃል ቢያንስ እኮ ሌላ ምክንያት መደደር አለበት ስለሷ ማን ጠየቃችሁ የመጣሁት እናንተ ልጠይቅ እንጂ ስለዚህ ልታናግሩ እኮ አይደለም የመጣሁት ማለት አለበት ጎበዝ ከሆነ ቢያንስ ላለመዋሸት ማለት ነው አለዛ የሆነ ግን ተጠቅሞ መሄድ ያለበት እንጂ ፈተው ማለት የለበት ለከተቀጣ መጀመሪያው طيب አለፈ ላይ ወለል ሐሪስ ኢብኑ ኡሳማ من حديث عباده بن الصامت رضي الله عنه رفعه ከዑባዳ ኢብኑ ሷሚት ሐዲስ ረፈዐሁ ማለት ነብዩ ጋር ሲሆን ላ يجوز اللعب ቀልድ አይፈቀድም የኔ ኪታብ ለብቻ ተጻፈብኝ ነው ላ يجوز اللعب في ثلاث በሶስት ነገር ላይ ማሾፍ መቀለድ የሚባል ነገር አይፈቀድም በምን በምን አጥላቂ والنكاح والعتاق ነው في ثلاث ስላል في ትጀራለች በከስራት አስነብባለ في ከመጣች ثلاث ስላስባለችው አጥላቂ የሚለው في الطلاق እንደተባለ ነው والنكاح والعتاق والعتاق እንደተባለ ነው فمن قالهن فقد وجبنا እኒህ የተናገረ ሰው በቀልድም ቢሆን ፈቀድ ወጀብነ ጸድቀዋል የሚል አለ ሰነዱ ግን ያሁን እንደካማ ነው ነው የሚለው የቅድሙ ሐዲስ ነው የሚያጠነክረው ዞሮ ዞሮ ማዕናው የቅድሙ ነው طيب እዚህ ቦታ ላይ ቀልዱም ቀልድ ነው ምሩም ምር ነው አሉን አይደለ ሌላ ቦታ ደግሞ እነመል አማሉ ቢንያት ብለውናል ሶሂህ ሐዲስ ነው ማንኛውም ነገር በንያ ነው ተብሏል ያለ ንያ የሚሆን ነገር የለም ሰውየው መፍታት አላሰበም ያለ ፍላጎቱ ያለ ንያው ፈታውሻላት ምን ይሁን ይወርቃል አለ እንደሞ ይክታል እነማ አማሉ በንያት ነው አለ ደግሞ ንያ ካልነያ አይወርቅም ማለት ነው የሚያሳየው ምን እናርገው انما الاعمال بالنيات عام ነው ጀነራል ነው አጠቃላይ ነው ማንኛውም ስራ انما الاعمال بالنيات ነገ ግን እነዚህ ሶስቱ ግን ንያም ባይኖረው ከተናገራቸው ከዛ انما الاعمال بالنيات ከሚለው የወጡ ናቸው ያ ህግ እኒህን አይመለከትም ማለት ነው انما الاعمال بالنيات እኒህን አይመለከትም ሌሎችም አሉ እንደውም ይሄ ገበሬ ዘር ዘርቶ ወፉ ምኑ ከበላ ሶደቃ ይሆንለታል ይላል አጅር ያገኛል ይለናል ንያም ባይኖረው እሱ ራሱ ሊበላ እንጂ አውሬ ለማብላት ብሎ አልዘራውም እዛም እንደዚህ አጅር ያገኛል ይለናል ያም እንደዛው ኻስ መሆን አለበት طيب ቀጥሉ እስኪ وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال ان الله تعالى تجاوز عن امتي ما حدثت به انفسها ما لم تعلم ما لم تعمل او تكلم متفق عليه اها እንደዛ ነው طيب تذكر وعن ابي هريره رضي الله عنه عن النبي صلى الله عليه وسلم انه قال ان الله تعالى تجاوز عن امتي ما حدثت به انفس انفسها ما لم تعمل او تكلم متفق عليه وعن ابي هريره رضي الله عنه عن النبي صلى الله عليه وسلم انه قال ان الله تعالى الله تجاوز الفال يقربلوال عن امتي كني حزبوش لا قالوا من ما حدثت به انفسها ሐረካቸው አንፉሰሃ ነው አንፉሱሃ ነው የሚላቸው ሐረካ ያለው ሰው በዶማ ነው ሲኑ አንፉሱሃ ነው የሚለው አንፉሰሃ ነው የሚለው ፈትሃ የኔም ፈትሃ ነው ዶማ የለም እንግዲህ በፈትሃ ከሆነ ما حدث تجاوز عن امتي ما حدثت به هي ሊሆን فاعل يحدث فاعل هي ልንቀድር ነው አንፉሳ ራሷን ነፍሷን ባወራችው ነገር ወንጀል እንደማይሆንባቸው ይቅር እንደሚደረግላቸው አላህ ነግሮኛል ወይም አልፏል አሉ ማለም تعمل ያን ያወሩት ነገር እስካልሰሩት ድረስ አው ተከለመት አው ተተከለማት ነው ወይም እስካልተናገሩት ድረስ ለምሳሌ አንዳንድ ጊዜ ሆሬ ይመጣባቸው ውስጣችሁ የሚያሸኮሽካችሁ ስራቅ ስራቅ ይላል አይደል አንዳንድ ጊዜ ዝሙት ስራ ስራ ይላል የሆነ ነገር በቃ ነፍስያ ታወራናለች በተለይ ላይ ሆነ ረጁን ቢምራት ተብሏል አይደል አንድ ወንድ አንድ ሴት አለችበት ቦታ አይግባ ተብሏል ምክንያቱም ሶስተኛው ሰይጣን ይወሰውሳል ምን ታደርጋለህ ፊለፊት ምንድነው ያለው እያለ ማለት ነው ይሄ የሚያወራው ወሬ እስካልተገበረ ድረስ አንድ በመላስ እስካልተነገረው ወንጀል ከሆነ ወይም በተግባር እስካላስገኘው ድረስ አላህ አይጽፍበትም ان الله تعالى الله ተጃወዘ ይቅር ብሏል አልፏል አይ አይመዘግብብን አዘግባችሁም ይያሉ ነው عن امتي ከህዝቦች ላይ ምንም ما حدثت به انفسها ነፍሷ ያወራችውን ነገር ወይም ነፍሳቸውን ያወራት ነገር እስካልተተገበረ ድረስ ይቅር ብሏቸዋል ማለም ተعمل እስካልሰራች ወደታችን ነፍስ ማለም ተعمل ነፍስ ማለት ነው አው ተከለማት አው ተተከለም ማለት ነው አንዷ ተወርቃ ነው ወይም እስካልተናገረችው ድረስ አይጻፍበትም ብለዋል متفقون عليه ቡኻሪና ሙስሊም ዘግበውታል ተጃወዘ ጃዘ የጁዙ ማታ አለፈ ለማለት ነው ፈአሊፉ ሙንቀሪበቱን አንዋዊን وتجاوز عن المسي عفا يقر ብሏል አልያዘው ما حدثت بتشديد الدال المهمله حدثه بكذا اي اخبره حادث النفس قلب وسوسه ማለት ነው በዛ አገላለጽ ቀልብ ላይ የምትወሰወሱት ነገር ወንጀል ለመፈጸም ወንጀል ለመናገር የምትወሰወሱት ነገር በተግባር እስካላዋላችሁ ድረስ አላህ ይቅር ብሏችኋል አሉ እንደውም ሌላ ቦታ ላይ ያ ረሱላህ አሉ ሰሃቦች መጡና አንዳንድ ጊዜ ውስጣችን ውስጥ ምን እንደው ልንናገረው የምንጠላው የምንፈራው ነገር ያሾከሹከናል ይመጣብናል እንዳንናገረው ለመናገር የሚከብድናል ያን እንደው በአላህ ዙሪያ ፈጀንቢላህ ሆኖ በአላህ ዙሪያ ልንናገረው የሚከብድ ነገር ይመጣብናል አንዳንድ ጊዜ ምን እንዴት ነው ሲሏቸው እውነት ነው ትክክል ነው አግንታችሁታል እንዲያርግ ተከስቶባችኋል አሉ አዎ አሏቸው ከذلك صريح الايمان አሉ እንደውም ማገርም ይሄማ ግልጽ የሆነ ኢማን ነው አሉ ማሻማ ኢማን ኢማን ነው አሉ እዚህ ጋር ወንጀል አይጻፍባችሁም ያልፍላችኋል ነው ይቅር ትባላላችሁ ነው እዛ ደግሞ ሶሪሁል ኢማን አሉ ይሄ ግልጽ የሆነ ኢማን ነው ምን ማለት ነው ለመናገር መክበዱ ኢማናችሁን ያሳያል በግልጽ ማለት ነው ማሽክሽኩ አይደለም ያ የሚያሽክሽካችሁን ነገር ለመተግበር መክበዱ ሰሪሁል ኢማን ነው የኢማን ግልጽነት የሚያሳየው ኢማን ባይኖራችሁ እኮ ተናግራችሁታል ማለታቸው ነው ኢማን ስላላችሁ አንሰራው አላችሁ ደግሞ ማለም ተعمله አው ተከለምዲ ተጃወዘ الله عنه ማለት ነው አላህ ይቅርላል ያልፋል ነው ماشي ተመሳሳይ ሐዲስ ነው ቀጥሉ وعن ابي هريره وعن ابن عباس رضي الله تعالى عنهما عن النبي صلى الله عليه وسلم قال إن الله تعالى وضع عن أمتي عن أمتي الأخطاء والنسيان وما وما وما استكرهوا عليه رواه ابن ماجه والحاكم وقال أبو خاتم لا يثبت طيب وعن ابن عباس رضي الله عنهما عن النبي صلى الله عليه وسلم آه، قال إن الله تعالى وضع عن امتي الخطأ والنسيان وما استكرهوا عليه رواه ابن ماجه والحاكم وقال ابو حاتم لا يثبت او لا يثبت لوقف لا يثبت እንለዋለን طيب ابن عباس ከነብያችን عليه الصلاه والسلام በመጥቀስ ምን አሉ ان الله تعالى الله እኮ አሉ ነብያችን وضع وضع አንስቷል وضع ማስቀመጥ ነው እንደምታውቁ ጥደቃሉ እዚህ ቦታ ላይ ግን አንስቷል ማለት ነው አስቀምጦ አካልና እንደማከበደው ወዱአ አንስቷል አን ኡመቲ ከኡመቶች ከህዝቦች ላይ ምን አልኸጧአ አልኸጧአ ስህተትን ማለት ነው በስህተት የሰሩትን ስራ አንስቶላቸዋል ማለት በወንጀል አይጽፍባቸውም ትቶላቸዋል ውርቅ አድርጎላቸዋል ማለት ነው ወንስያነ ረስተው የሰሩ ረስተው የሚሰሩትን ነገር ጾመኛ ረስቶ በላ ወንጀል ይያዝበታል አይያዝም ረስቶ ስለበላ ጾሙ ማይበላሽም እንደው طيب ረሳና ምሳውን ግጥም አጎበላ ቀን ላይ ጾመኛው ሰውዬ ከጨረሰ በኋላ ትዛለው ወንጀል አለበት የለበትም ጾሙ ትክክል ነው አዋ ትክክል ነው ረሳን አው አውቆ አንድ ጉንጭ ውሃ ተጎነጨ ሰውየው ጾመኛ ነው አውቆ እያስታወሰ አንድ ጉንጭ ሀብቸ ተጎነጨ ወንጀለኛ ነው ለምን አውቆ ስለሰራው መርሳትና መሳሳት ግን ውዱ አረጋለሁ ብሎ ውሃ ወደ አፉ ሲጉመጠመጥ ነጠቀውና ገባ ወንጀልም የለበትም ሰውም አይበላሽም خطأ ነው خطأ ማለት እሱ ነው በነገራችን خطأ ማለት ተሳስተን ነው እንጂ ማስታወሰው እንዳለ ነው እናስታውሳለን እንደሚያሰጥረው ሁሉ እናውቃለን ግን አይገባ መስን ነጥቆን ገባ ማለት ነው ዝም ቢትሩጣ መጣችና ገባች ያው خطأ ነው ችግር የለውም ነው ወመስክሪሁ عليه ማት ووضع ما ማለት ነው استكره عليه ተገደው የሰሩትን ነገርም አላህ ወንጀልን አንሶላቸዋል አሉ በረመዳን ቀን ቻይናዎች ካልበላችሁ ተብለው ሊገሏቸው መሳሪያ ይደግሩባቸዋል ይደበደባሉ መብላት አለባቸው በግድ ሰው ነጽነት አልበላም እያለ ግድ ብላ طيب ተገደው ካልበሉ የሚገደል ሆኖ በሉ ጾማቸው ይበላሻል አይበላሽም ወንጀል አለባቸው የለባቸው ተገደው ከሆነ ውስጣቸው ያልፈለገው ነገር መሳሪያ ደግ ነው ሲደብደባቸው በሉ ጾማቸው ማይበላሽም ወንጀል የለባቸው እሱ ክሪሁ እሱ ነው እዚህ ላይ ግን ማወቅ የሚገባን ነገር አለ የዝሙት ካልሰራህ ብሎ ሊያስገድድ ይችላል አንድ ሰው ወይ ገንዘብ ካላመጣህ ብሎ ሊያስገድድ ይችላል ከዛ ሊገለው ማለት ነው የማይለቀው መሆን ሲያቅ ያን ነገር ቢሰራው ያው ወንጀልም የለበትም እያለን ነው አይጻፍበትም እያለን ነው ግን ሰው ካልገደ ብሎ ቢዘንሳ ካልገደልክ እገልሃለሁ ቢለን ካልገደን እንደሚገልን ካወቅ ምን ማድረግ ያለብን እንግዲህ ወይስ እዚህ ቦታማ ወንጀል እኮ ሆነ አንተም ሰው መግደልህ ወንጀል ነው ያንተ ነፍስ ዘማደን ሌላው መግደል የለብህም መግደል መግደል አንተ ነህ መሞት ያለብህ ከገደለም ገደለህ ከተረፈም ተረፍክ እንጂ ገና ራስን አድናለሁ ብለን ሌላ ሰው አንገል ወንጀል ከሆነ ግን ነፍስን ለማትረፍ ሊፈጸም ይችላል ሁበል ይያልሱ ሲደብዱት ነብይላል የሚያበሽቃሽ ቃል ባገኝ በተጠቀምኩት እንጂ ግደሉኝ እንጂ በጭራሽ አለ ቢላል አማር ግን ከአቅሙ በላይ ሆነበትና ሁበል አለ ውስጡ አይወድም ማለትም አይፈርም ተደብድቦ ነው የተቀጠቀጠ ነው ከዛ ያለቀሰ ነብያችን ጋር አለይሂ ሰላም መጣና ሞትኩኝ ያረሰ አለኩኝ አለቀልኝ አላችሁ ምን ሆንክ ሲሉት ከአቅሜ በላይ ሆነብኝ ያው ሆበላልኩኝ ለቀቁኝ አላቸው ወዳውን ቁርአን መጣ ኢላ ማን ኡክሪሃ ወቀልቡሁ ሙጥመኢን ቢልኢማን ቀልቡ በኢማን ተሞልቶ ከላይ ግን ተገዶ ያለው ሰው ሲቀር ወላኪ መን ሸራ ኃይላ ተለቀጥሮ ውስጡ ተቀብሎ ግን የተናገረ ሰው ከሆነ አቆለታል አሁን ውስጥ ካልተቀበለ ቢደበደቡ ሶስት ስላሴ በልብሎ ቢደበደቡ ዋጋ የለውም ሙስሊም ብለህ ላኢላሃ ኢላላህ በልብሎ ቢደበደቡት ስለተደበደበ ላይላህላ ስላለ ሙስሊም አይሆንም ማንኛውም አይሆንም ከኢማን ማያወጣው አሁን መገደሉ ወንጀለኛ ማያደርገው ወضع የሚለው ቃል አፋ ይቅር ብሏል ወተጃወዘ አልፏል واخذ مؤاخذته በዛ ነገር ከመያዝ ይቅርታ አድርጎለታል ጥሎለታል ለማ ነው خطأ اخطا ለብዙ ሲሆን اخطا እንለዋለን አንድ ሲሆን خطا እንለዋለን የሰዋብ የትክክለኛ ነገር ተቃራኒ خطا ይባላል አስበን የምንሰራው የዛ ተቃራኒ ማለት ነው እሺ አንሲያን ኒስያን ማለት አተርኩ مع الذكر ገብታችኋል ኒስያን ማለት አተርኩ مع الذكر እያስታወሱ መተው ነው ምንድነው የሚለው ቁርአኑ ያለተን ምቱ ወኩንቱ ነስየን መንስያ ይላል አይደል ምን ነው የተረሳው በሆንኩኝ የተተውኩ እንደማለት ነው طيب አንዳንድ ጊዜ እንደሚያሰጥር እናውቃለን ግን በዛ ሰዓት መጾማችን እንረሳዋለን መብላት እንደሚያሰጥር እናውቃለን ነገር ግን በዛ ሰዓት መጾማችን እንረሳና የሚያሰጥረው ነገር ነው ሲዋለን ሚስያን ይባላል መዘንጋት ማለት ነው ውስጣችን እንደሚያሰጥር ያቅ ነበረ አሁን ላይ ግን ዘነጋና በላው ያን ነገር ማለት ነው ይሄ ሚስያን ይባላል ስለዚህ ቋንቋው ፍቺ እንደው መተውን ማለት አንድ ነገር ስንተው ራሱ የሚተወሰው ያው ስለሚተወው ከዛ ተወስዶ ነው سمي الانسان انسان انسانا لكثرة نسيانه የሰው ልጅ በአረበኛ ኢንሳን ይባላል ኢንሳን የተባለበት መርሳት ስለሚያበዛ ነው እሺ ቀጥሉ وعن ابن عباس رضي الله تعالى عنهما قال إذا حرم امرأته ليس بشيء وقال لقد كان لكم في رسول الله أسوة حسنة رواه البخاري ولمسلم إذا حرم رجل إذا حرم رجل امرأته فهو يمين يكفرها طيب وعن ابن عباس رضي الله عنهما قال إذا حرم امرأته ليس بشيء وقال لقد كان لكم في رسول الله أسوة حسنة رواه البخاري ولمسلم عن ابن عباس إذا حرم الرجل امرأته فهي يمين يكفرها يوفرك الامتا طيب ابن عباس ናቸው ስራቸውን አላህ ይደላቸውና اذا حرم امراته ሚስቱን حرام አድርጌሻለሁ በሚል ሰዓት ليس بشيء ከምንም አይደለም ከምንም አይደለም ማታው ፍቻ ይባልም ለማለት ነው وقال እናም አሉ لقد كان لكم في رسول الله በነብያችን ኡስወቱን መከተል ሐሰነቱን መልካም የሆነ መከተል ጸድቆላችኋል ተረጋግጦላችኋል እና እሳቸውም حرام ያደረጉ ጊዜ ነበረ ማለት ነው حرام ማድረጋቸው ፍች ተብሎ አልተያዘም ስለዚህ አንድ ሰው ሚስቱን ለአንድ ወር እንደው حرام ሁኝብኝ አለ ይሄን ማለቱ ከምንም አይቆጠርም ማለት ለይሰ ቢጦላቂን በሩት ከምንም አይደለም ማለት حرام ሁኝብኝ ማለት ፍች ነሽ ማለት አይደለም እንደ ፍች እንዳትወስድ ፈለይሰ ቢጦላቂ ፈለይሰ ተህሪሙ ቢጦላቂን ማለት ነው እና ምንድነው የሚሆነው እንግዳ ወይንማ የኩኑ የሚነን መሐላ ነው ሊሆን የሚችለው አሁን ይሄ ከበዳጉን የገለጸው رواه ቡኻሪ ወለሙስሊም ግን ምን አለ አን ኢብኑ አባስን اذا حرم الرجل አንድ ወንድ حرام ካደረገ امراته ሚስቱን አንተ علي حرامን አለ አንቺ በኔ ላይ حرام ሆኝብኝ አለ ወይም አንተ ከዟሪ ኡም ያለ فهي يمينun መሐላ ነው ስለዚህ ይከፍሩሃ ሚስቱ ከፈለጋት ከፈራውን ያውጣ ነው ካልፈለጋትም ነው ይፈታል ያ ايها النبي لما تحرم ما احل الله لك አላቸው ነብያችን حرام ሁኑ ቢብለው ነበርና تبتغي مرضات ازواجك والله غفور رحيم قد فرض الله لكم تحله ايمانكم መሐላችን የምትፈቱበትን ነገር አላህ ደንግጎላችኋል በምን ቢአዳል ከፋራ ነው ከፋራውን መልሳችሁ እ ከፋራውን አውጣችሁ ያ حرام ሆኝብኝ ያላችሁትን ነገር ሐላል ማድረግ ትችላላችሁ አነመን حرم شيئا አንድ ነገር حرام ያደረገ ቀድ አሐለሁ الله له አላህ ሐላል አድርጎ የፈቀደለት ነገር حرام ያደረገ ሰው እ فانه لا يكون حراما حرام ሊሆን አይችልም ያ ነገር እሱ حرام ይሁን ቢስላል حرام ሊሆን አይችልም ለምን فان حل الامور وحرمتها بيد الله አንድ ነገር حرام حلال ማድረጉ ያአላህ ነው ግን እንደ መሐላ ሆኖ ይዘዋል ለመሐላው ደግሞ መፍትሄ ይፈልግለታል ነው ያ አዩሃልና አመኑ لا تحرموا طيبات ما احل الله لكم الله حلال ያደረገላችሁን حرام አታድርጉ ሰሄ ስልጣኑ እናንተ አይደለም حرامን حلال ያደረገውን አላህ حلال ያደረገውን حرام ያደረገውን ያው ነው ዝሮ ዝሮ حرامን حلال حرام حرام ያደረገውን ሁለቱም አንላቸው ይሄ አላህ ህግ ነው አላህ የአላህ ስልጣን ነው በዚህ ውስጥ አትግቡ ለማንኛውም حرام ሁኝብኝ ካለ እንደ ፍች ሳይሆን እንደ መሐላ ነው የምንወስደው ያንን መሐላ ፍርሱ ያው ሚሱ ወደ መገናኘት ከሄደ ከፋራውን ያወጣል ነው ከፋራው ምን ይሆናል ከፋረተ اليمين ምንድነው اذا على يمين فرأيت منها فكفر عنك واتي الذي هو خير ይለናል ከፋራው ቁርአን ላይ ተጠቅሷል ቁርአኑን ብቻ ማየት ይቻላል ذلك كفاره ايمانكم ይለው ቁርአን ካሳውሳችሁት ግን ብዙን ጊዜ ወላሂ ካለ አንድ ሰው ሶስት ቀን መጾም ብቻ ይመስላል ከፋራው ብዙ ሰው እሱ አይደለም ባሪያ ሁር ማለት ወይ አስር ምስኪን ማብላት ወይ አስር ምስኪን ማልበስ ይሄ ከፋራው ነው ምርጫ ነው ይሄ ያቃተው ሰው ከፋርተ የምን ይሄን ካቃተው ነው ወደ ሶስት ቀን ጾም የሚመጣው እንጂ የመጀመረው ሶስቱ ምርጫዎች ናቸው ከፋራ በነገራችን ብዙ አይነት ነው በረመዳን በቀን ግን የፈጸመ ሰው ከፋራ አለው ከፋራው ምንድነው እዛ ደግሞ በቅደም ተከተል ነው ባሪያ ሆር ማለት ወይ በተከታታይ 60 ቀን መጾም እሱ ካልተሳካ 60 ምስኪን ማብላት የሚለው ነገር ይመጣል እዛ ላይ ከፋተ የሚንና ከፋተ ዘንቶች ይለያያሉ በነገራችን እንዳይምታጡባችሁ ብዬ ነው እሺ ቀጥሎ ሰዓታችን ያለቀ ነው መሰል ብናቆም ይሻላል ኢንሻአላህ 38ኛው በሚቀጥለው እንየው አላየሃል አንድ ባል ሚስቱን حرام ሁኝብኝ ማለቱ ፍች ሊሆን አይችልም ግን መሐላ ሆኖ ይዘዋል ሚስትነቷን ለማስቀጠል ከፈለገ ከፋራውን መክፈል አለበት ከፋራው ከፋት ነው የሚያወጣው በሚለው የሚያዘው وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته